ይህ ክፍል አስር የፍቄ ትምህርት ነው። ብስምላህ ራሕማን ራሒም አልሐምዱሊላህ ረብ ልዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወአስሓቢሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በክፍል አስር የፍቄ ትምህርታችን የምናየው እንሻአላህ አዲስ ባብ ይሆናል። ባቡል ኢስቲንጃ ባቡል ኢስቲንጃ ኢስቲንጃ ምን እንደሆነ እናያለን። እንግዲህ የኪታቡ ባለቤት ወይም ደራሲው ምንድን ነው ያደረጉት? እዚህ ጋር የጠቀሷቸው ነገሮች የእስቲንጃ አህካሞች ይሆናል። እስቲንጃ ማለት ምን ማለት ነው? እንዴት ነው የምናደርገው? በምን መልኩ ነው የምንጸዳው? እንደዚሁም አደቡ ቀል ሃጃ የመጸዳዳት ስርዓቶችንም እዚሁ ስር ያካትታሉ። እነዚህ እንግዲህ ሙስሊም በጣም የሚፈልጋቸው የሆኑ አርዕስቶች ናቸው ሁል ጊዜ ማለት ነው ሙስሊም እንደዘገቡት ቂል لسليمان رضي الله عنه لسلمان تباله قد علمكم نبيكم صلى الله عليه وسلم كل شيء حتى الخراءة የእናንተ ነቢይ ሐታ መጸዳጃ እንኳን እንዴት እንደምትጸዳዱ ጭምር እንኳን አስተማራችሁ ተብሎ ተጠየቀ። ፈቃል አጀል እንዴታ አሉት። ለቀድ ነሃና አን ነስተቅቢል አልቅብለተ በእርግጥ ነቢዩ ስ ሰለም ከልክለውናል። በእስቲንጃ ጊዜ በምንጸዳዳበት ጊዜ አን ነስተቅቢል አልቅብለተ ወደ ቅብላ ከመዞር ሊጋኢጥን አው በውልን ለሽንትም ሆነ ለዓይነ ምድር أو أن نستنجي باليمين بكأن إجاتشن استنجا مدرجن أو أن نستنجي بأقل من ثلاثة أحجار ويم كسوست بانسو دنقاوش استنجا مدرجن أو أن نستنجي برجيء أو بعظم በአጥንት ወይም دزي እንደዚህ سيساتوش በኩበት نجر ማለት استنجا እስቲንጃ እንዳናደርግ ከልክለውናል ብሎ መለሰ ሙስሊም በዘገቡት ሐዲስ ማለት ነው። ከዚህ ምንድን ነው የምንረዳው? ዲናችን ያስቀረው ነገር አለመኖሩን ነው። በዚህ በባቡል እስትንጃ የምንማረው ይሄንን ነው። ነቢዩ ሰለላሁ ዐለይሂ ወሰለም አዎ አለ ሰሃቢዩ፣ እሳቸው እንደዚህ አድርገው አስተምረውናል። ሐታ ስንጸዳዳ ወደ ቂብላ እንዳንዞር፣ ጀርባንም እንዳንሰጥ፣ በቀኝ እጃችን እንዳንጠቀም፣ እነዚህ እነዚህን ነገሮች ጭምር በምን መጸዳዳት እንዳለብን፣ እንዴት መጸዳዳት እንዳለብን ይህን ሁሉ አስተምሮናል ነው። ይህ የሚያሳየው ዲን አልእስላም ሻምል መሆኑን ነው። ሁሉን ነገር የሚነካካና በሁሉም ጉዳይ ውስጥ ወሳኝ ሚና እንዳለው የሚያሳይ ነው ማለት ነው። እንግዲህ በየቀኑ የሚያጋጥም ነገር ነው። በየቀኑ ሰው ይጸዳዳል። ከሰው ህይወት ጋር ተያያዥነቱ ከባድ ነው። ካሰተን ደግሞ ሙስሊም ሲሆን ይከብዳል ማለት ነው። ይሄ ነገር አስፈላጊነቱ አሳሳቢነቱ የጠበቀ ይሆናል። ምክንያቱም ከሰላት በፊት ሊደረጉ የሚገቡ ነገሮች ናቸውና የንጽህና ኪታብ ውስጥ ነው እያየን ያለ ነው። እነዚህን ሁሉ ይሄ ከንጽህና አንድ አካል ነው። ሰውየው ያለ ጠሃራ ሰላትን መስገድ እንደማይችል የታወቀ ነውና እነዚህ ደግሞ ቅድመ ጠሃራዎች ቅድመ ሰላት የምንፈጽማቸው ድርጊቶች ናቸው። እስትንጃ ምንድን ነው? አልእስትንጃ ሁወ ኢዛለቱ ልኻሪጂ ኢዛለቱ ኻሪጅን ሚን ሰቢለይን በሁለቱም መንገዶች የሚወጣውን ነገር ማስወገድ ብሎ ማለት ነው አልስትንጃ ብሎ ማለት ሽንት ወይም ደግሞ አይነ ምድርን ማለት ነው እነዚህን ሁለቱን ማስወገድ እስትንጃ ይባላል እነዚህ ሁለቱን የምናስወግደው ወይም በውሃ ነው ወይ ደግሞ በድንጋይ ነው ይሄ እንግዲህ استلاح ትርጉሙ ይሆናል ማለት والاستجمار استجمار من لو لما استجمار مالت هو إذالة ما خرج من سبيلين بالحجارة ونحوها بولتو من قلوش ميوت أون أين مدرم هنا شنتن በድንጋይና መሰል ነገሮች ማስወገድ በድንጋይና መሰል ነገሮች ማስወገድ ይሄ ደግሞ ምን ይባላል ኢስቲጅማር እንለዋለን ከእስቲንጃ አንድ አካል ነው ነገር ግን በድንጋይ እና መሰል ነገሮች ወይም ደግሞ በደረቅ ነገሮች ማለት ነው ውሃ ባልሆነ ነገር የሚደረግ እስትንጃ ይባላል ለየት ያለ ስሙ ምንድን ነው እስቲጅማር? በአጠቃላይ ግን እስትንጃ ከትርጉሙ አንጻር ምንድን ያየ ነው? ኢዛለቱ ማስወገድ ነው። አልኻሪጅ ሚን ሰቢለይን በሁለቱም መንገዶች ሽንትንም ሆነ አይነ ምድርን ማስወገድ ይሄ እስትንጃ የሚለውን ትርጉም ይሰጣል። ያን የእስትንጃን ትርጉም ይሰጣሉ። እስትጅማር ደግሞ ደረቅ ነው። በደረቅ ነገር በመጠቀም ያን ነገር ማስወገድ እስትጅማር ይባላል ማለት ነው። طيب بماء طهور ይላሉ የሐንበሊ መዛሀቦች ማለት ነው። በእንደዚህ ነው የሚያስተምሩት። ይሄ እስትንጃ እስትጅማር፣ በእርግጥ እስትጅማር በደረቅ ነው፣ ያንንም እንመጣበታለን። ሁለቱም ግን አንድ ናቸው። በጠሁር ወይም ደግሞ ራሱ ንጹህ ሆነ ሆኖ ሌላም በሚያጸዳ ነገር መሆን አለበት ይላሉ። ይሄ ንጽህና ዩፍሃም ሚንሁ ከዚህ የምንገነዘበው آه أن الطاهر عندهم لا يجزي الاستنجاء به በዚህ መዝሃብ ከዚህ ንግግር ላይ የምንገነዘበው ምንድን ነው? ጣሂር የሆነ ውሃ እነሱ ዘንድ ለእስቲንጃ እንደማይበቃ ነው እንደማይበቃ ነው። ነገር ግን ወልአቅረብ በተሻለ የሚሆነው ምንድን ነው? ኢጅዛኡሁ ፊል እስቲንጃ ጣሂር የሆነ ውሃ ለእስቲንጃ እንደሚበቃ ነው። ከዚህ በፊትም እንዳየ ነው ማለት ነው። ነገር ግን በዚህ በመዛሃቡ መሰረት እነሱ በዚህ መልኩ ማስቀመጣቸው የምንገነዘበው ከእነሱ ንግግር ይሄንን ነው ነው። እዚህ ጋር መሰረታዊ ህግ አለ። እሱ ምንድን ነው? አነ ነጃሳት ነጃሳ የሆኑ ነገሮች ነጃሰቱ አይን የሆነ ራሱ ነጃሳ የሆነ ነገር ማለት ነው። ቆሻሻ ነው በእርግጥ በሸሪያው ማለት ነው። የዙሉ ሑክሙሃ بزوالها بأي مزيل سواء ጣሂረን አው ጠሁረን ነገር ግን ድንጋጌዎቹ አንድ ነጃሳ ተወግዷል የሚለው በምን ተወገደ ሳይሆን ተወግዷል የሚለውን ነገር ብቻ ነው መታየት አለበት ነው አየንካን ያኒ የተጠቀምነው ነገር ነጃሳውን ለማስወገድ የተጠቀምነው ነገር የፈለገ ነገር ይሁን ከዚህ በፊትም ተምረናል ይሄ ነገር መታየት ያለበት የነጃሳው መወገድ እንጂ በምን ተወገደ የሚለው ነገር እዚህ ጋር ቦታ የለውም ነው ሁክሙ ወይም ደግሞ የዚህ ድንጋጌ ብያኔው የሚሽከረከረው ከነጃሳው መወገድ ጋር እንጂ በምን ተወገደ ከሚለው ጋር ተያያዥነት ባለው መልኩ አይደለም ነው የሚሉት። ስለዚህ ነጃሳ ልክ ከዚህ በፊትም እንዳየ ነው። ይሄን በውልም ነጃሳ ነው፣ ሽንትም አይነ ምድርም ነጃሳ ነው። በፈለገ ነገር ይወገድ። ከተወገደ ምንድን ነው ማለት ነው? ያ ነገር ተወግዷል የሚለውን ብያኔ ያገኛል ነው። ይሄ ነገር የበለጠ ተቀባይነት አለው ማለት ነው። ጠይብ እስትጅማር እስትጅማር ለማድረግ የሚፈለጉ ነገሮች አሉ። አንደኛ አንተኩን አልሂጃር ጣሂራ ድንጋዩ ንጹህ መሆን አለበት። ቡኻሪ የዘገቡት ሐዲስ ለዚህ ማስረጃ ይሆናል። አተ ነቢዩ ሰለላሁ ዐለይሂ ወሰለም አልጋኢጣ ፈአመረኒ አን አትየሁ ቢሰላሰቲ አሕጃርን ፈወጀድቱ ሐጀረይኒ والتمست الثالث فلم أجده فأخذت روثة فآتيته بها فأخذ الحجرين وألقى الروثة وقال هذا ركس النبي صلى الله عليه وسلم ለመጸዳዳት ወጡና አዘዙኝ ይላል። ሶስት ድንጋዮችን እንዳመጣላቸው ሁለት አገኘውና ሌላን ደግሞ ረውስ ሰጠኋቸው ይላል። ከዛ በኋላ የምናደርጉ ያን ጣሉትና ይሄ ርክስ ነው ነጃሳ ነው አሉ። ራሱ ማለት ነው ንጹህ አይደለም ነው። ይሄ ሐዲስ ምን ያስረዳል ማለት ነው? የምንጠቀምበት ድንጋይ ጣሂር መሆን አለበት ንጹህ መሆን አለበት የሚለውን እንገነዘባለን ማለት ነው። ሁለተኛው ደግሞ አላ ተቂለ አልመሳሐ የምንጸዳዳበት ድንጋይ ማለት ነው ከሶስት ማነስ የለበትም። ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? ከልክሏል። ነሃና ረሱሉላህ ሰለላሁ ዐለይሂ ወሰለም ይላሉ ሰሃቦች በዘገቡት ሐዲስ ማለት ነው። ሙስሊም በዘገቡት ሐዲስ አነስተንጂየ ቢአቀል ሚን ሰላሰቲ አህጃሪን። ከሦስት ድንጋይ ባነሰ ነገር እስቲንጃ እንዳናደርግ ከልክለውናል ብሏል። በዚህ መሰረት ከሶስት ያነሰ መሆን የለበትም ነው። እንዳውም ፈኢዛ ለም የንቃ ቢሰላስ በሶስት ካልጸዳ ፈየጅብ ግዴታ ይሆናል። ምኑ መጨመሩ አራተኛን ድንጋይ ጨምሮ ማጽዳቱ ግዴታ ይሆናል ማለት ነው። ፈኢዛ ዛለት ነጃሰቱ ነጃሳው ከተወገደ ግን ማቆም ይችላል ያኔ ነገር ግን በውትር ውትር ላይ ማድረጉ ሶስት አምስት እንደዛ ማድረጉ ደግሞ ሱና ነው ሙስሊም በዘገቡት ሐዲስ ይህም አልስትጅማሩ ተውን ብሏል ያኒ ወተው ብሏል ቢፈትህ ታኢ ሁወ الوتر وتر ነው የሚለውን ይሰጣል ነው ወመን استجمر فليوتر ብሏል በሌላ ሐዲሳቸው እስትጅማር ያደረገ ሰው በዊትር ያድርግ በዊትር ማለት በሶስት አምስት ሰባት እንደዛ ማለት ነው በገደሎ ቁጥሮች ያድርግ ነው ይሄ የነቢዩ ስለ ላሁ ሰለም ፈለግ ነው ጠይብ ሶስተኛው ከውንሁ ሙነዘፈን ልልመሐል ያም ቦታ የሚያጸዳ ነገር ደግሞ መሆን አለበት የምንጠቀመው ነገር የሚያጸዳ መሆን አለበት የማያጸዳ ነገርን ከተጠቀምን ምንድን ነው ያበላሸዋል እንጂ የሚያመጣው ለውጥ የለም ማለት ነው ያበላሸዋል እንጂ የሚያመጣው ነገር የለም። ያኒ ለምሳሌ የከብቶች እበትን በመጠቀም አጸዳለሁ ብል እዛ አካባቢ ላይ ይበጠብጠዋል እንጂ የሚያጸዳ ነገር አይደለም ይሄ። ስለዚህ በሚያጸዳ ነገር ነው መጠቀም ያለበት። የማያጸዳ ከሆነ ያ ነገር ምንድን ነው? አይፈቀድም። ለምሳሌ አዋራ አዋራ ብጠቀም ያ ነገር አያጸዳውም። ስለዚህ አዋራ ከመኖሩ ጋር ሐዲሱ ራሱ በእነዚህ አዋራዎች እንድንጠቀም አላዘዘም። አዋራ ግን በሁሉም ቦታ ላይ አለ። አራተኛው ደግሞ አጥንት መሆን የለበትም። እንደዚሁም የረውስ ወይም ኩበቶች መሆን የለበትም። በእነዚህ እስትጅማር ማድረግ የተከለከለ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሀዛ ሪክሱም ብሏል። ቀደም ባለው እንትናችን ሀዲስ ውስጥ ጠቅሰነዋልና እነዚህ እንግዲህ ወሳኝ ነጥቦች ናቸው እስትጅማር ለማድረግ። በእርግጥ እንደዚሁ ክልክል የሆኑ ነገሮች ይኖራሉ። እስትጅማር ለማድረግ ደግሞ የሚከለከሉ ነገሮች አሉ። እነሱ ምንድን ናቸው? የተከበሩ ነገሮችን መጠቀም አይቻልም። በእስትጅማር ጊዜ ቅድም እንዳልነው አሁን በአጥንት አይቻልም፣ በፋንዲያ ነገሮች አይቻልም። ይሄ ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል። የምግብ ምግብ ነክ ነገሮች አዝካር ምናምን ያሉበት ጽሁፍ የያዘ ነገሮችን መጠቀም በድንጋይም ላይ ይሁን ያ ነገር ጽሁፉ ካለ አይፈቀድም አይፈቀድም ማለት ነው። እነዚህ ነገሮች መጠንቀቅ ግዴታ ነው። ጠይብ ሌላው ፈለስትጅማሩ በእነዚህ እንግዲህ ቅድም በነካካቸው ነገሮች ሁሉ እስትጅማር ማድረግ ክልክል ነው። ነገር ግን ድንጋይን የሚተካ ለምሳሌ እንጨቶችን ደረቅ የሆኑ ነገሮችን መጠቀም ይቻላል መጠቀም ይቻላል። እንደዚሁም ወረቀት፣ ሶፍት ነገሮችን መጠቀም ይቻላል። ደረቅ የሆኑ ነገሮችን ሁሉ ጠሃራ የሆኑ የተከለከሉ ነገሮች ውስጥ የማይገቡትን ለእስትንጅማር መጠቀም ይቻላል። በአሁኑ ጊዜ በስፋት አገልግሎት የሚሰጠው ሶፍት ነው። ምንዲል የሚባለው ነገር ማለት ነው። እሱን መጠቀም ይቻላል። እሱን መጠቀም ይቻላል ማለት ነው። ምን ይላሉ? እስትጅማር በተከለከለ ነገር ማድረግ በተመለከተ አንድ በተከለከለ ነገር እስትጅማር ያደረገ ሰው እስትጅማሩ ወይም ደግሞ ያደረገው ያስወገደው ነጃዛ እንዴት ይታያል በሚለው ላይ ዑለማዎች ምን ይላሉ? መዛህቡ አይቻልም ይላሉ። ምክንያቱም የተከለከለው ነገር ከጉዳዩ ጋር ተያያዥነት አለው ይላሉ። ነቢ ስ ሰለም ከልክለዋል። አን ዩስተንጃ ብረውሲን አው ቢአዝምን በፋንዲያ እና በአጥንት ከልክለዋል እና በዚህ መጠቀም ስለማይቻል የተጠቀመ ሰው አይበቃለትም ነው። እነሁማ ላ ዩጠሂራኒ ብለዋልና። ሁለተኛው አባባል አነሁ ዩጅዚ ይቻላል የሚል ነው ከወንጀል ጋር ሊአነ አልመቅሱድ ዘዋሉ ነጃሰቲ ቅድም እንዳልነው የሚፈለገው ነገር የነጃሳው መወገድ በመሆኑ ችግር የለውም ይላሉ። ወልሑክሙ የዱሩ ማል ኢላ እነዚህ ደግሞ ምን ይላሉ ብያኔው ከጉዳዩ ጋር ከተከለከለው ወይም ከእስትንጃ ጋር አይደለም አላቃው ከምክንያቱ ጋር ነው ነው የሚሉት ከሰበቡ ጋር ነው ያኒ ነጃሳ መኖሩ ጋር ነው ለምሳሌ ነጃሳ አለ ያን ነጃሳ ካስወገደ ካስወገደ ተወግዷል ነው ሊጸዳ የተፈለገው ነገር ተወግዷል ተወግዷል ነጃሳ መኖር አለመኖሩ ላይ ነው እንጂ ጉዳዩ በምን ጸዳ ከምለው ጋር የሚያያዝ አይደለም በሚሉ ዑለማዎች ዘንድ ደግሞ ይቻላል። ነገር ግን በተከለከለ ነገር በመጠቀሙ ወንጀለኛ ይሆናል አሉ። ሼክ ልእስላም ይሄን ይመርጣሉ። ጠይብ አንድ ነገር የተከለከለ ነገር በመጠቀም አንድ ሰው እስቲጅማር ቢያደርግ በተከለከለ ነገር ማለት ነው። ለምሳሌ አጥንትን በመጠቀም አይነ ምድርን አስወገደ፣ አይቻልም ተባለ። አሁን አንድ ጥያቄ መነሳት ይችላል እዚህ ጋር ያ አይነ ምድር ተወግዷል ወይስ አልተወገደም በአጥንቱ? ተወግደዋል እንበል። አይቻልም ተብሏል። ይህ ሰውዬ አይቻልም ከተባለ አይበቃለትም ከተባለ በሌላ ነገር ማስወገድ አለበት። በሌላ ነገር ለማስወገድ ድንጋይ ይዞ ይመጣና ይጠቀማል። ምን ነው የሚያስወግደው? already በክልክል በሆነ ነገርም ቢሆን ተወግደዋልና ሰው ክልክል በሆነም ነገር ቢሆን ተወግደዋልና ስለዚህ አንዴ ከተወገደ የተፈለገው ነገር ነጃሳውን ማስወገድ ነውና ነጃሳው ተወግደዋል ነው። ስለዚህ ነጃሳው ከመኖሩና ካለመኖሩ ጋር ነው ተያያዥነት ያለው እንጂ ብያኔው የምሰጠው ከዛ ጋር ነው እንጂ ክልከላው ጋር አያያዝም ነው የነ ሼክ ልእስላም ምርጫ ማለት ነው። አላኩል ያህልን ሁለቱም አቋሞች ላይ እንግዲህ ትልልቅ ዑለማዎች ሀሳብ የሰጡበት ነው። ሼክ ብን ኦሴሚን እና ብን ጅብሪን የሚባሉ ትላላቅ አሊሞች የመጀመሪያውን የመዛሀቡን ይመርጣሉ። የሀንበሊ መዛሀብ አይቻልም የሚለውም ማለት ነው። ነቢዩ ስለ ዐለይሂ ሰለም ከልክለዋል እና አንድ ሰው በተከለከለ ነገር ካደረገ ከላስ እስቲጅማር አድርጓል አይባልም። ክልከላው ከእንትኑ ጋር የተያያዘ ነው ይላሉ እነሱ። ብያኔው ከዚህ በተከለከለ ነገር አንድ ነገር ካደረገ እንዳላደረገ ነው የሚቆጠረው ይላሉ በተከለከለ ነገር በመጠቀሙ እነ ሼክ እስላም ደግሞ ምንድን ያሉት በተከለከለ ነገር መጠቀሙ ያን ነገር አልተወገደም አያስብለውም ያስወግደዋል ነገር ግን የተከለከለን ነገር በመጠቀማቸው ብቻ ወንጀለኛ ይሆናሉ ነው طيب እነዚህ ፋንዲያዎችና አጥንትን መጠቀም ለምን ተከለከለ በሚለው ዙሪያ ምን ተብሏል? አባ ሁሬራ ረዲየላሁ አንሁ ባስተላለፉት ሁማ ሚን ጣዓሚል ጅን እነዚህ ነገሮች የጅኖች የሚመገቡት ምግብ ነው አሉ። ስለዚህ የእነዚህን ሐቅ መተላለፍ ይሆናል የሚል ሰበብ መጥቷል። በአብዛኛው በዲን ውስጥ ይሄ ነገር ለምን ተከለከለ የሚል ጥያቄ አይነሳም። የታወቀ ከሆነ ምክንያቱ ይነገራል። ካልታወቀ ግን አይፈለግም። መታዘዝ እንጂ ማለት ነው። መታዘዝ እንጂ አይፈለግም ነው። ጠይብ በድንጋይና መሰል ነገሮች መጸዳዳት በተመለከተ አንዳንድ የሚስተዋሉ ችግሮች ይኖራሉ። እንዴት ነው? ለምሳሌ አንድ ሰው በድንጋይ ሲጸዳዳ ጸድቷል የሚባለው መቼ ነው? እስትንጃ በድንጋይ የሚያደርግ ከሆነ ይሄ በእስትጅማር ማለት ነው። ይሄ ነጃሳው ሄዷል የምንለው መቼ ነው? እንዴት አድርጎ ድንጋይ ያን ነገር ሊያነሳ የሚችለው ነው? ምን እላለሁ ዑለማዎች ያስቀመጡት ቧቢጥ በድንጋይ ሲጠቀም በውሃ እንጂ የማይወገድ በውሃ ካልሆነ በስተቀር የማይወገድ ቅሪት ይኖራል። በውሃ እንጂ የማይወገድ ቅሪት ይኖራል። ስለዚህ ያ ነገር ከመቅረቱም ጋር ነጃሳው ተወግዷል ተብሎ ብያኔ ይሰጠዋል ነው ምንም ሊደረግ ስለማይችል ሶስት ድንጋዮችን በመጠቀም አይነ ምድርን ከቦታው ላይ ለማንሳት በሚያደርገው ጥረት ጥቂት ነገር ይቀራል። በውሃ ብቻ የሚወገድ ማለት ነው። ይሄ ይታመናል። ከቆዳችን ላይ በድንጋይ የሆነን ነገር ስናነሳ ሁሉም ሰው ጀርቦ ማየት የሚችለው ነገርና ቀላል ነገር ነው፣ ይቀራል። ጠይብ ይሄ እስትጅማር ጊዜ ነው። ከዚሁ ጋር ግን ሰውየው አስወግዷል ይባልለታል ነው። ጠይብ ወኢን ካነ ቢልማ በውሃ ከሆነስ ይሄ ደግሞ እቦታው ከመጸዳዳቱ በፊት ወደ ነበረበት ንጽህና መመለሱ ነው ይላሉ። ከመጸዳዳቱ በፊት ወደ ነበረበት ቦታ መመለሱ ነው። እንዴት ነው የምጸዳዳው? የቱ ጋር ነው የሚያጥበው? በውሃ ሲታጠብ በውሃ ሲያጸዳው አካባቢውን ከመጸዳዳቱ በፊት የነበረው ንጽህና መመለስ አለበት። ወደ ውስጥ አስገብቶ እጁን ማጠብ ግዴታ አይኖርበትም ነው። ያን ያክል መጨናነቅ አያስፈልግም። ውጫዊውን ነው ማጽዳት የሚፈለገው እንጂ ውስጡን አይደለምና ከመጸዳዳቱ በፊት አለ የሚባለው አካሉ ውጭ ላይ የሚገኝ ነው። ውስጥ ላይ የሚያስክደው ነገር የለም ማለት ነው። ብዙ የሚጨናነቁ ሰዎች እንዳሉ ይታወቃል በዚህ ዙሪያ። ይሄ አያስፈልግም። እዚሁ ጋር ጸድቷል የሚል ጥርጣሬው ካመዘነ በቃ አጽድቻለሁ ካለ ጸድቷል ነው የሚባለው። እርግጠኛ የሆነበትን ይቀበላል። የሚያጨናንቅ ነገር የለም ማለት ነው። አንዳንድ ጊዜ ሰው በተለያየ ምክንያት ሊሰፋበት ይችላል። ለበሽታ ሆኖ ሲጸዳዳ ሊሰፋበት ይችላል። ብዙ ቦታዎችን ሊያዳርስበት ይችላል። በዚህን ጊዜ ሶስት ድንጋይም ተጠቅሞ ላያጸዳ ይችላል። ሶስት ድንጋይ ተጠቅሞ ሊያጸዳ ይችላል። እነዚህ ሁኔታዎች ሲከሰቱ ድንጋይን የምንጠቀመው በብዛት ውሃ ስናጣ ነውና ውሃ ስናጣ ነውና በብዛት ማለት ነው። በእንደዚህ አይነት ሁኔታ ውስጥ <clears throat> ውሃ ግዴታ ነው መኖር ያለበት። ያለ ውሃ ማጽዳቱ ሰፋ ያለውን ቦታ በጣም ከባድ ስለሚሆን በወረቀትም በሶፍትም ተጠቅመን ይከብዳል። በል ወደ ልብሶቻችን በመሄድ ሊበክል ይችላል ማለት ነው። በተቻለ መጠን እነዚህ ሁኔታዎች ሲከሰቱ ውሃ ካለ በውሃ ነው። ውሃ ከሌለ ግን እስክ ቦታው ላይ አጽድቻለሁ እስከምል ድረስ በድንጋይና በሶፍትም ሆነ በወረቀትም መሰል ነገሮችን በመጠቀም ያን ነገር ለማስወገድ ከፍተኛውን ጥረት ማድረግ አለበት ነው። ስለዚህ ሁለቱን ስንጠቀም ውሃን ስንጠቀም ውሃ የታወቀ ነውና በዛ መልኩ አጽድተናል በሚለው እንጠቀማለን። ድንጋይን ስንጠቀም ግን ያለ ውሃ የማይነሳ ቅሪት መቅረቱ ሊያሳስበን አይገባም ነው ሊያሳስበን አይገባም። ጠይብ ሌላው ወዩሰኑ ልስትንጃ እስቲንጃ ሱና ይሆናል ይላል። ቅድም እንዳልነው በድንጋይ በመሰል ነገሮች ከዚሁ ጋር ውሃም መጠቀም ነገር ግን በተቃራኒ ማድረጉ የተለየ ነው የሚሆነው። አንድ ሰው በመጀመሪያ ደረጃ ላይ እስትጅማርን በመጠቀም በድንጋይ or በወረቀት ወይም በሶፍት ከተጠቀመ በኋላ ውሃን ቢያስከትል የተወደደ ነው። ይሄ የተወደደ ነው፣ ሱናም ነው። ሁለቱም ይቻላሉ። ከመጀመሪያው ነው፣ ከሁለቱም በአንዱ መጠቀም ይችላል። እስቲጅማር ከተጠቀመ በኋላ ደግሞ እስቲንጃውን በውሃ ካደረገ ወረቀትን ተጠቅሞ ወይም ሶፍትን ከተጠቀመ በኋላ በውሃ ማምጣቱ የበለጠ ጥሩ ይሆናል። የበለጠ ጥሩ ይሆናል ማለት ነው። በውሃ ማድረጉ ይሄ ምሉእ ነው። አብለግ ፊ ተንዚፍ ለነዛፋ ትልቁን ድርሻ ይሰጠዋልና በውሃ የምናደርገው ንጽህናና በድንጋይና መሰል ነገሮች እኩል አይደለም። ቅድም እንዳየ ነው። ይሄ የሚመረጥ ነው። እስትጅማር ብቻም ቢያደርግ ደግሞ ይቻላል፣ ጃኢዝ ነው። ቅድም ባየናቸው ሀዲሶች ማስረጃነት ማለት ነው። አሁን መጨረሻ ላይ ያልነው ግን ሁለቱንም አንድ ላይ ጀም ማድረግ የበለጠ ነው። ድንጋይና ውሃን መጠቀም ይሄ የሁሉም ዑለማዎች ወይም መዛሃቦች የሰለፎች ስምምነት ነው አፍደል ስለመሆኑ ማለት ነው ሀጀር ወይም ድንጋይን ቀድሞ ይጠቀማል ሱመ የስተዕሚሉ ልማ ከዛ በኋላ ውሃን ይጠቀማል ሊአነሁ አብለቅ ፊል ልኢንቃ ያን ነገር ለማጽዳት ቦታውን ለማጽዳት ላይ የተሻለ በጣም የተሻለ ውሃ ነውና ማለት ነው ስለዚህ መምረጥ ያለብን ይሄንን ነው። እስትንጃ ስናደርግ በመጀመሪያ ደረጃ ውሃን ከመጠቀማችን በፊት ሶፍቶችን፣ ወረቀቶችን ብንጠቀም ድንጋይም ሆነ የተለያዩ ነገሮችን ብንጠቀም የተሻለ ነው የሚሆነው። ለእኛም ለእኛም ምቾትን ይሰጠናል። በቀጥታ በእጃችን አይነ ምድርን ነክቶ ከማጠብ ያን ቦታ በወረቀት በማንሳት ቀሪውን ቦታ በውሃ ማጠቡ በጣም የተመረጠና የሚመችና ምቾት የሚሰጥ ነገር ነው ማለት ነው። በዚህ መልኩ ከተደረገ ይሄኛው በጣም ሙስተሐብ ነው፣ የተወደደ ነው። ጠይብ ተቃራኒው ምንድን ነው የሚሆነው? ለምሳሌ ሰውየው በመጀመሪያ በውሃ ከታጠበ በኋላ ቦታዎቹን በውሃ ካስወገደ በኋላ መልሶ በድንጋይ ወይም መሰል ነገሮች መጠቀሙ ምንድን ነው የሚያመጣው? ለምሳሌ በውሃ ከታጠበ በኋላ ሶፍትን ከተጠቀመ maybe ሊያደርቅ ይችላል። ለማድረቅ ውሃን ለማድረቅ ነው ብንል ያስኬዳል። ነገር ግን ድንጋይን ተጠቀመ ካልን ድንጋዩ ራሱ እዛ አካባቢ ሊያቆሽሽበት ይችላል። በውሃ ከተጠቀመ በኋላ ድንጋይን አምጥቶ ሲጠቀም ሊያቆሽሸው ስለሚችል ይሄኛው አስፈላጊ አይደለም ማለት ነው። ይሄኛው አይቻልም። አክሱ ወይም ደግሞ ተቃራኒው አይቻልም ማለት ነው። በዚህ መልኩ ይሄኛውን መጠቀሙ ሱና ሲሆን ተቃራኒውን መራቁ አስፈላጊ ነው የሚሆነው። ጠይብ ወዩክረሁ እስትቅባሉ ልቅብላ ወስትድባሩሃ ፊልስትንጃ በስትንጃ ጊዜ መጀመሪያ ላይ እንዳየነው በሐዲሱ እንደተከለከለ ማለት ነው ወደ ቂብላ ማዞር የተጠላ ነው። እንደዚሁም ጀርባን ለቂብላ መስጠት የተጠላ ነው በዛን ሰዓት። ጠይብ በእስትንጃ ጊዜ ከሆነ በቀዳኡል ሀጃ ከሆነ ነው በዛ ሰውየው በሚጸዳዳበት ጊዜ ወደ ቂብላ መዞር እና ወደ ጀርባውንም መስጠቱ ሐራም ነው የሚሆነው። ይሄ ሐራም ነው። በስትንጃ ጊዜ ከሆነ ግን ይላሉ ከራሃ ነው ያሉት። ከራሃ ነው ያሉት። የተጠላ ነው ነው ያሉት። በመጸዳጃ ጊዜ ሽንት ቤት ውስጥ ሲገባ ሰውየው ወደ ቂብላ መዞር ጀርባውንም መስጠት ሐራም ሲሆንበት ለእስትንጃ ጊዜ በእስትንጃ ጊዜ ደግሞ ከራሃ ይሆናል ነው ያሉት። ወልአቅረብ ትክክለኛው የተሻለ የሚሆነው ምንድን ነው? አደሙል ከራህያ የተጠላ አይሆንም ነው በእስትንጃ ጊዜ ምክንያቱም ደሊል ወይም ደግሞ ማስረጃ የለም በስትንጃ ጊዜ በቀ በሚጸዳዱበት ጊዜ ነው እንጂ ሀዲሱ የመጣው በእስትንጃ ጊዜ ላይ የመጣ ማስረጃ የለም ነው በዚህ መሰረት በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ይህን የሚያመለክትም ማስረጃዎች አልተገኙምና ይላሉ ሙአልፉ ወይም ደግሞ ደራሲው በዚህ መልኩ ይህን ያስቀምጣሉ። እኛም ይህን ነው የምንቀበለው። ማስረጃ ከሌለ ከራሃም አይሆንም ነው ምኑ ወደ ቅብላ ዞረው እስቲንጃ ማድረጉ እስቲንጃ መጸዳዳቱ ሐራም ነው። እንግዲህ አንድ ሰው የተከለከሉ ነገሮችን ከተጠቀመ ነጃሳን ካስወገደ ቅድም እንዳይ ነው አይበቃለትም ነው። እንደገና እነሱን ተጠቅሞ ለምሳሌ ነጃሳውን አስወገደ በአጥንት ወይም ደግሞ በፋንዲያ ነገሮች። ከዚህ በኋላ ምንድነው ማድረግ ያለበት? አይቻልም ከተባለ መልሶ ምን ማድረግ አለበት? ቅድም አስቼ ነበረ። አልጨረስኩትም። መልሶ ምንድን ነው ማድረግ ያለበት? ምን ነው የሚያነሳው ብዬ ነበር። በውሃ ነው የሚያጥበው። መልሶ በድንጋይ ካመጣ ተነስቷልና በውሃ ያጥባል ይላሉ። በውሃ በማጠብ መስተካከል አለበት ነው። ሌላው ደግሞ በድንጋይ ማጽዳት የማይቻል ነገር ቅድም ያልነው በጣም በስቶ የሚበጠብጥ ነገር ከሆነ በድንጋይ ፈጽሞ ሊወገድ የማይችል ከሆነ ይህንንም ምንድን ነው የምናደርገው? በውሃ ብቻ ነው ልናስወግደው የምንችለው። እስቲንጃ የምናደርገው ለወጣ ነገር ሁሉ ነው። ኢለ ጣሂር ንጹህ ነገር ከሆነ በስተቀር ማለት ነው። ካልሆነ በስተቀር እስቲንጃ እንደዚሁም ቦታውን የምናጥበው ሊኩል ሸይን የኽሩጅ ምን ሰቢለይን በሽንት በኩልም ሆነ በሰገራ በኩል ለሚወጡ ነገራቶች ሁሉም ነው ለሚወጣ ነገር ሁሉ ስለተባለ ስለዚህ በሽንት ከልመዚ መዚይን ሽንትን እናጥባለን ማለት ነው ወልጋኢጥ እንደዚሁም ለሰገራ ነቢ ስለ ላሁ ሰለም እንዳሉት የግሲሉ ዘከረሁ ወየተወضኡ መዚይ ላይ ማለት ነው ነቢ ስ ስለም ምን ብሏል ብሊቱን ያጥብና ከዛ ውዱ ያደርጋል ብለዋል። ገላን የማያስታጥበው ማለት ነው። አይሻ ረዲየላሁ አንሃ ኢዛ ዘሀበ አሐዱኩም ኢለል ጋኢጥ ወደ መጸዳጃ አንዳችሁ በሄደ ጊዜ ፈልየዝሀብ ማዕሁ ቢሰላሰቲ አሕጃሪን የስተጢቡ ቢህና ፈኢነሃ ቱጅዚኡ አንሁ ሶስት ድንጋዮችን ይዞ ይሂድ ብላለች አይሻ። ይሄ ያብቃቃዋልና ለጠኋራ ብላለች። ጠሃራ ከሆነ እስቲንጃ አያስፈልገውም የተባለውስ ለምንድን ነው? ምንድን ነው ጠሃራ? ኢዛ ካነማ ኸረጀ ያኒ ምን ሰቢለይን በሁለቱ መንገዶች የሚወጣው ነገር ንጹህ ከሆነ የሚባለው ምንድን ነው? ለምሳሌ መንይ መንይ ስፐርም የሚባለው ማለት ነው። አንድ ሰው ይሄን ካየ ለምሳሌ ከታጠበ በኋላ አንድ ሰው ገላውን ከታጠበ በኋላ ብልቱ ላይ ጫፍ ላይ ማለት ነው መንይም ቢያይ መልሶ ማጠብ አስፈልገውም እዛ ቦታ ላይ ማጠብ አስፈልገውም ውዱ ብቻ ነው የሚያደርገው ይላሉ አንድ ሰው ለምሳሌ ቢፈሳ በፈሱ በፈሳው ሰበብ ማለት ነው በፈሱ ሰበብ ማለት ነው። እንደገና መልሶ መታጠብ አያስፈልገውም። ቦታውን ማጠብ አያስፈልገውም። እስቲንጃ ማድረግ አያስፈልገውም። ውዱን ብቻ ተጅዲድ ማድረግ ይበቃዋል ነው። ስለዚህ እዚህ ጋር መንይ ጣሂር ነው ተብሏል። ነጃሳ አይደለም፣ ነጃሳ አይደለም መንይ ማለት ነው። ገላን ስላስታጠበ ነጃሳ አይባልም። ያ ሌላ ነገር ነው፣ እዚህ ጋር ሌላ ነገር ነው ማለት ነው። ቢያይ ሳይታጠብ ብልቱን ሳያጥብ አላጦል ውዱ ብቻ በማድረግ ሰላቱን መስገድ ይችላል። ሁሉም ነገር በሁለቱም መውጫዎች በኩል የወጣ ሁሉ ማለት ነው ውዱ ይሰብራል የሚለው ሀዲስ አለ። ይህ ማለት እስቲንጃ ያስደርጋል ማለት አይደለም፣ ውዱን ይሰብራል ነው እንጂ ከዚህ ውስጥ እንግዲህ የሚለዩ ነገሮች አሉ። ቅድም የጠቀስናቸው ነገሮችን የመሰለ ማለት ነው። የሚወጣ ውዱ የሚሰብር አለ። የሚወጣ ሆኖ ምሳሌ አንደኛ ኻሪጅ ያንቁዱል ውዱ በሚወጣ ነገር በሁለቱም ብልት በአንዱ ከወጣ ውዱ የሚሰብር አለ። ይሄ ወየጅብ ገስሉ ሰቢለይኒ ምንሁ እንደዚሁም ቦታው ላይ ማጠብ ግዴታ የሚሆን ማለት ነው። ውዱ የሚሰብርና ቦታው ላይ ማጠብ ግዴታ የሚሆን ነገር አለ፣ የማይሆን ነገር አለ። ይሄ ምንድን ነው? ለምሳሌ ሰገራ መዝይ ቅድም እንዳልነው ሊአነሁ ነጅስ ነጃሳ ስለሆኑ ማለት ነው። ይሄን የሚያስረዱ ሀዲሶች በመምጣታቸው ሌላ ደግሞ ኻሪጅ የሚወጣ ነገር ሆኖ ውዱን ይሰብራል። ላኪን ላየጅብ ገስሉ ሰቢለይኒ ምንሁ ቦታዎቹን ማጠቡ ግን ግዴታ የማይሆን ደግሞ አለ። ቅድም እንዳየናቸው ማለት ነው። ሪህ ለምሳሌ ፋስ፣ እንደዚሁም መኒይ እንደዚሁም መንይም ከዚህ ውስጥ ይካተታል ማለት ነው። በሶስተኛ ላይ ዑለማዎች ምን ይጠቅሳሉ? ርጡበት ፈርጅል መርአ የሴቶች የብልት እርጥበትን። በእርግጥ በዚህ ውስጥ የዑለማዎች ኪላፍ አለ፣ ውዱእ ይሰብራል አይሰብርም በሚለው ማለት ነው። ነገር ግን ላየጅብ አለይሃ ገስሉ ፈርጅሃ ሊአነሃ ጣሂር ብልቷን ግን ማጠብ ግዴታ አይሆንባትም ሴትም ማለት ነው። ስለዚህ በሶስት በኩል የታየው በሁለቱ መንገድ የሚወጡ ነገሮች አንደኛ የሚወጣ ሆኖ ውዱ የሚሰብር ወጥቶ ውዱን የሚያስፈታ ውዱን የሚያበላሽ እና መታጠብን ግዴታ የሚያደርግ የሚወጣና ውዱ የሚያበላሽ መታጠቡ ግዴታ የማይሆን ብልትና ቦታው ማለት ነው። የሚወጣ ነገር ግን የሚወጣና ውዱ የሚያበላሽ መታጠብ የማያስፈልገው ቦታውን መታጠብ የማያስፈልገው ማለት ነው። እሱም መኒ እና እነዚህ የሴቶችን በሴቶች ብልት ውስጥ የሚታይ እርጥበት ማለት ነው። እነዚህ እነዚህ ሁሉ እዚህ ውስጥ ደግሞ ምሳሌ ተደርጎ ተጠቅሷል። እዚህ ጋር እነል ኻሪጅ የወጣ ነገር ነጃሳ ከሆነ ማጠቡ ግዴታ ይሆናል። ነጃሳ ያልሆነ ነገር ከወጣ ደግሞ ማጨቡ ግዴታ አይሆንም ማለት ነው። ማጠቡ ግዴታ አይሆንም። ይሄ ቃይዳ ነው መሆን ያለበት። በሁለቱም ብልቶች በኩል የሚወጣው ነገር ነጃሳ ከሆነ በነጃሳ የሚመደቡ ነገሮች ከሆኑ ቦታውም ይታጠባል፣ ከዛ ውዱ ይደረጋል። የወጣው ነገር ግን ነጃሳ ካልሆነ ግን መታጠቡ አያስፈልግም ነው። ቦታው ላይ ማጠብም አያስፈልግም ነው። እንግዲህ ይህን ይመስላል የነጃሳ የእስትንጃ ባብን በተመለከተ የያዝነው ትምህርት ክፍል አንድ በዚሁ ይጠናቀቃል እንሻላ በርካታ ነጥቦችን አንስተናል እስቲንጃ እንዴት እንደምናደርግ እስቲንጃ ማለት ምን ማለት ነው በምንድን ነው የምናደርገው እነዚህን ነገሮች እንግዲህ አንድ በአንድ በተወሰነ መልኩ ለማብራራት ተሞክሯል ለይቶ ማወቅና የበለጠውን መያዝ ግድላል አላህ ስብን ወተላ የበለጠ ያውቃል የዛሬው ትምህርት በዚሁ ይጠናቀቃል وبالله التوفيق والسلام عليكم ورحمة الله وبركاته